الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الحوالة والضمان باب الحوالة والضمان الحوالة የሐዋላ አገልግሎትና ወበማን ስለ ክፍያ ስለ መክፈል ወይንም ዋስ መሆን ዋስ ከፋል ዋስ መሆን ኃላፊነትን መረከብ ዋስ መሆን በማን መክፈልም ይሆናል ሌላ ቦታ በማን እና ስለ ሐዋላ አገልግሎት عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ብለዋል መጥለል ገንይ የሀብታም ዛሬ ነገ ማለት ዙልሙን በደል ነው ብለዋል። መጥለ ማለት ሌላ ቦታ ምን ብለን ነበር? ይችን አረብያ ተጠቀምናል። ለዩል ዋጅዲ ብለው ተናግረን ነበር አይደል? ዩሕሉ ዒርደሁ ወዑቁበተሁ ለዩል ዋጅዲ ያለው ሰው ዛሬ ነገ ማለቱ ላበዳሪው አይነገ ሰጣሉ ከነጎዳ ሰጣሉ ሳምንት ሰጣሉ ችግር የለም እያለ ይህን ጊዜ መርጀቱ ይሕሉ ዒርደሁ ክብሩን ለሌሎች ሐላል ያደርግበታል እና ወዑቅበተው ቅጣቱንም ሐላል ያደርግበታል የሚል ከኋላ ቀርተን ነበር ማለት ሰውየው ክብር እንዲነካው ይችላል። አበዳሩ ባለ እዳው ማለት ነው። እዚህም ነብዩ አለይሂ ሰላቱ ወሰለም ምን ይላሉ? መጡል ገንይ የሀብታም ሰው ዛሬ ነገ ማለት ዘልሙን በደል ነው። በጣም በደል ነው። ላበዳሩ ነገ ተጣለ ሳምንት ተጣለ ማለት መጡል ማለት ምን ማለት ነው? ዛሬ ነገ ዛሬ ነገ ቀጠሮ ማብዛት በሰው ላይ ማለት ነው። ዘልሙን በደል ነው ብለዋል። ገንይ ከሆነ የሌለው ከሆነ ግን ታገኝ እሰጣለሁ። እስኪ ኮይ ስራ ካለ አሁን ሰሞኑን ታገኝ እሰጣለሁ ምን ችግር የለም ወኢዛ ኡትቢዐ ካስተላለፉት አሐድኩም አንዳችሁን ካስተላለፏችሁ አለመሊእን ወደ ሀብታም ካስተላለፏችሁ ፈሊተዲ እያንዳንዳችሁ ይተላለፍ እሺ ብሎ ይከተል የተባለውን ማለት ነው። ማስተላለፍ ይሄ ሐዋላ ማለት ይሄ ሐዋላ ማለት አንድ ሰው ላይ መቶ ብር ቢኖርህ ከከሌ ውሰድ ብሎ ካስተላለፈ ያንኛው ሰውዬ ገንዘብ ካለው ፈቃደኛ ከሆነ እሺ በል ይሄን እንግዲህ አንተ ካላመጣ አትበለው መጥሉል ገንይ ዙልሙን ወኢዛ ኡትቢአ አሐዱኩም አንዳችሁን ካስተላለፏችሁ ካስከተሏችሁ ማለት መጥሉል ኢትባ መከተል ማለት ነው። ኢዛ ኡትቢአ እንድትከተሉ ከተደረገ አሐዱኩም አንዳችሁ ከሌላ ሰው ገንዘባችሁን እንድትከታተሉና እንድትፈልጉ እንድትቀበሉ ካስተላለፏችሁ አላመሊ በሀብታም ላይ ወዳለው ሰው ካስተላለፏችሁ ፈሊተቢ ይተላለፍ እሺ ብሎ ከዛ ሂዶ ይቀበል እያሉ ነው ነብዩ አለይሂ ሰላቱ ወሰለም። ግልጽ ነው አይደል? ለምሳሌ ሐዋላ የሚባለው እዳ ኑሮ አይደለም። ከውጭ የሚገባ የገንዘብ አገልግሎት አለ አይደል? ሐዋላ ሐዋላ ማለት አንድ ሰው በራሱ የማይሰጥህን በባንክ አማካኝነት ወይንም በውጭ በሚሰሩ ድርጅቶች አማካኝነት ወደ አንተ ኪስ እንዲገባ አደርጋለሁ። ይሄ ሐዋላ ነው፣ ዝውውር ነው። ከሰውየው አይደለም የምትቀበለው፣ ከማን ነው? ከዚህ ቦታ ተቀበል ትባላለህ። ይሄ ሐዋላ ነው፣ ሐዋላ ነው። አታ ቤተሰቦቻችን የሚልኩት አለ፣ ሐዋላ ነው። የግድ ከውጭ መምጣት ብቻ አይደለም ሐዋላ እኔ አንተን ላገኝ ስላልቻልኩ ሄድ ከእንትና ተቀበል ከዳሽን ተቀበል ተባለ። ዳሽን ሄደ ተቀበል ከተባለ ባለጋም እንደዚህ ነው። ከዳሽን ሄደ ተቀበል ካለ ሄደ መቀበል ነው። የሰው ዳሽን ይኖራል ማለት ነው። ገንዘቡን እኔ ላይ ያለ ነው። ተከለ ተቀበል ከተባል ሰውየው ፈቃደኛ መሆን አለበት፣ ያለው መሆን አለበት። ሸርጡ ይሄ ነው። ስልክ እየተደወለ ወኢዛ ኡትቢ አሐደኩም አንዳችሁን ካስተዋወሯችሁና ካስከተሏችሁ ሌላን ሰው እንድትከታተሉ ከሌላ ሰው ገንዘብ እንድትቀበሉ ከተደረጋችሁ አላመሊ ወደ ሀብታም ካስተላለፏችሁ ፈሌተቢ እሺ ብሎ ይዘዋወር ሂዶ ይቀበል ከባለ ሀብቱ ማለት ነው። ምንድን ያልኩት ታዲያ ምንድን ያልኩት ይችላል ማለት ነው። ተጋባን አይደል ሙከረም እኔ ጋር መቶ ብር ቢኖርህ አምጣ ብሬን አልከኝ። በቃ ከሀሰን መቶ ብር ተቀበል አልኩ። ኢዛ ኡትቢ አሃዱኩም ማለት አንዳችሁ ወደ ሆነ ሰው ሲያስተላልፋችሁ የግድ አንተ ወደ ሀሰን ካስተላለፍኩ ምን ማድረግ አለብህ? ፈተቢዕ አልሐሰን አልሐሰን ሀሰን ይሄድና ተቀበለው ማለት ነው። ነው فليتبع حديث متفق عليه وفي رواية لأحمد فليحتل የሚል አለ ፈሊያህተል ይዙር እሺ ብሎ ይሂድ ማለት ነው። ሐዋላውን ይጠቀም ማለት ነው። ሄደ ይቀበል ከዛኛው ካስተላለፉት አካል እዳ እንደዚህ ይዞራል ማለት ነው። እቺ አንድ ሐዲስ ብዙ ብዙ ገደል አላት። እዚህ ውስጥ የሐዋላ አገልግሎት ሙሉ ናት። የሐዋላ በእዳ ብቻ አይደለም፣ በእዳም ያው ነው። እዳ አበድሮ አንድ ሰው አምጣ ካለ ከከለ ተቀበል ካልከው እሱ እዛ ሰውዬ ዘንድ በመቀበል የግድ ይሆንበታል ማለት ነው። አይ ሰውየው ላይ ላይ ይችላል፣ ላይቀበል ይችላል፣ እሱ ላይ ይችላል። ይሄ ሸርጥ መሟላት አለበት መጀመሪያ። ምክንያቱም የሱን ሐቅ ዱዓ ማድረግ የለብንም። አንተ ነብዩ አለይሂ ሰላቱ ወሰላም ወደ ሆነ ሰው ሲያስተላልፉ እኮ ሂድ ተብለሃል ብለን ማወጅ የለብንም። ያንኛው ሰውዬ ሊሰጠው ይችላል፣ ሸርጡ ሊሟላ ይችላል፣ ብሩን ሙሉ በሙሉ ሊሰጠው ይችላል። ይሄ ሁሉ ሸርጥ መሟላት አለበት። ተጋባናል? ግልጽ ነው። አልገባችሁም? ግልጽ ነው። ሐዋላ ማለት ይሄ ነው። ምን መቀነስ ስራቸው ማለት ለስራቸው ክፍያ አላቸው እነሱ እነሱ እኮ ደሞዝ እዚህ ደግሞ በባንክ ቤት ሂሳብ ነው ዘርዝረው የሚሰጡት ወይ ምንድን ነው ያ ህጋቸው ነው ምንድን ነው በባንክ ቤት በአሁን ሰዓት ገበያ ላይ ያለው በምንዛሬ በምን ያክል ነው የሚሆነው ያንን ከተስማማ ትቀበላለህ እንዴ ሌላ ሁክም ምናምን ነገር ለማምጣት አይደለም እነሱ የራሳቸው የምንቀሳቀሰው የድርጅቱ የራሱ የሆነ መስፈርት ነው። ምን እንትን የሚሸጡት ገበያ መሸጥ መለወጥ እኩል መሆን አለበት ወይ ቢበላለጥም ጂንሱ ከተለያየ እጅ በእጅ መሆን አለበት ምንዛሬ ማለት ነው። አላቸውም ሙዳረጅ ወአን ጃብር ረዲየላሁ ተዓላ ሐዋላ ገብታችኋል። ሐዋላ የግድ እዚህ ላይ ብድርን የተመለከተ ነው። አንድ ሰው ላይ ብር ቢኖር ሂድና ከከሌ ተቀበል ካለ ሂድ። አሁን ግን እኛ ሐዋላ የምናውቀው በአየር ላይ ምንድን ነው ከሆነ ሀገር ወደኛ ኪስ የሚመጣ ወይም በባንክ ላይ የሚላከው የሐዋላ አገልግሎት የምንለው እሱም ብቻ ነው። ያ አይደለም፣ ከሰው ልጅ ወደ ሰው ልጅም አለ ማለት ነው። አንድ ሰው ወደ ሶስተኛ ሰው ብታስተላልፈው ትችላለህ፣ ሐዋላ ይባላል። አንተ አባቱ ውጭ ያለ ወይንም ደግሞ ከተማ አገርህ ያለ አባት ምን ይላል? ብር ይልክልና ከከሌ ተቀበል። ይሄ ሐዋላ ነው። ያው ሐዋላ ነው። እኛ ግን የምናውቀው በዚህ ብቻ ስለሆነ ነው። ሐዋላ በእዳም ሐዋላ አለ። ብር ኑሮብህ ሂድና ተቀበል ካልከው ወይም አንተ ጋር አንተ ከሰው ላይ ኑሮህ ሂድና ተቀበል ካለ ከሌላ ሰው መቀበል ያ ሐዋላ ይባላል። عن جابر رضي الله تعالى عنه قال توفي رجل منا جابر بن عبد الله من ይላል توفي رجل منا ከኛ ከአንሳሮች አንድ ሰው ሞተ فغسلناه አጠብነው አጠብነው ወሐነጥናሁ ሽቱን ቀባን ወተጥሂር ቢልሐኑት ወቢልዓጡራት ሽቱም አስነካ ነው ያው ጀናዛ ላይ ሽቱ ስላለ ማለት ነው ይነካል ሽቱ ምናምን ወደችበት እና ቱፍ የረጅል ሚና አንድ ሰው ሞተና ፈገሰልናው አጠብነው ጀናዛውን አጠብ ወሐነጥናሁ ሽቱም አደረግንበት ወከፈናው ከከፈነውና ካጠናቀቅን በኋላ ثم اتينا به رسول الله صلى الله عليه وسلم ነብዩ ጋር አመጣ ነው ያን ጀናዛ ፈቁልና አልናቸው ትሰሊ አለይ ተሰግዱበታለሁ ያ ረሱላህ ፈኸጣ ኹጠን ራመድ ራመድ አሉ ወደፊት ፈኸጣ ተራመዱ ኹጠን እርምጃዎችን ተራመዱ ወደ ጀናዛው ነብዩ አለይሂ ሰላቱ ወሰለም ثم قال ከዛ እንዲህ አሉ አለይሂ ደይ እዳ አለበት አሉ ሁልጊዜ አይጠይቁም የአጋጣሚ የሆነ እንትን የሚያመላክቱ ነገራቶች አሉ ማለት ነው። የሚሰሙት ነገር አለ፣ የሆነ ነገር አለ። አንዳንድ ጊዜም እንደዚህ ያደርጋሉ እና እንጂ የመጣላቸውን ጀናዛ ሁሉ ጠይቃሉ ማለት አይደለም። አለይ ደይን እዳለበት አሉ ነብዩ አለይሂ ሰላቱ ወሰለም። ቁልና ዲናራን ሁለት ዲናር አለበት አልናቸው። ፈንሰረፈ ነብዩ አለይሂ ሰላቱ ወሰለም ተውትና ሄዱ። ፈተሐመለሁማ አቡ ቀታዳ አይቶ በቃ እኔ አልሰግድም አሉ ነብዩ አለይሂ ሰላቱ ወሰላም። እዳ ላይ እኔ መሪ ሁኜ ኢማም ሁኜ አላሰግድም አልሰግድም አሉ አልሰግድም አልሰግድበትም አሉ። ፈንሰረፈ ነብዩ አገለሉ ተውት ፈተሐመለሁማ ኃላፊነቱን ወሰደ። አቡ ቀታዳ አቡ ቀታዳ ዋስትናውን ወሰደ። እኔ ከፍላለሁ ችግር የለም አለ። እኔ ከፍላለሁ ችግር የለም አለ። ፈአተይናሁ መጣንና ለነብዩ ፈቃለ አቡ ቀታዳ አድናራን አለየ ዲናሩ እኮ ሁለቱም ዲናሮች በእኔ ላይ የሆኑ ብሎ ኃላፊነቱን ወስዷል። ያ ረሱላህ አቡ ቀታዳ አልናቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ሐተል ገሪም አሉ የገሪሞች የአበዳሮችን ሀቅና መብት በሱ ላይ ሆነ አረጋግጧል፣ ኃላፊነቱን ወስዷል አሏቸው። አዎ ወበሪአ ሆመል አልመይት እሺ መይቱ ነፃ ወጥቷል ማለት ነው አሉ ነብዩ አለይሂ ሰላቱ ወሰላም። አዎ ነፃ ወጣ፣ በቃ እዳው ለሌላ ተላልፏል አሏቸው። እንደዛ ከሆነ አሉ ቃለ ነዓም አዎ ሲሏቸው ሰዎቹ ተሰላ አለይ ነብዩ አለይሂ ሰላቱ ወሰላም ሰገዱበት። እዳውን ሌላ ሰው ኃላፊነቱን ሲወስድ ማለት ነው። ዶማን ማለት ይሄ ዋል እኔ እወስዳለሁ፣ ኃላፊነቱን እኔ እቀበላለሁ፣ የእሱ ዕዳ በእኔ ላይ ይሁን፣ ችግር የለም እኔ ከፍላለሁ የሚለው ይሄ ሆማን ይባላል። ዋስትና ገብቷችኋል እ ተግባባን? ግልጽ ነው አይደል? وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ ካነ ዩእታ ቢረጁል المتوفى አንድ የሞተ ሰው ነብዩ ጋር ይመጣና ካነ ዩእታ ይመጣላቸው ነበር ቢረጁል المتوفى የሞተ ሰው ሲያመጡላቸው አለይህ ደይን እዳ ያለበት ሰው የሞተ ሰው ሲያመጡላቸው ፈየስአሉ ይጠይቃሉ ነብዩ ካልተረከ ሊደይኒህ ሚን ቀባ ይላሉ ካልተረከ ትቷለን ሊደይኒህ ለእዳው ሚን ቀዷ የሚከፈል ነገር ስቷል ለመሆኑ ይሄ ሰው ይሉና ይጠይቃሉ። ፈኢን ሁደተ ነብይ ከተነገራቸው ፈኢን ሐደተ ፈኢን ሐደተ እንዳትሉ ፈኢን ሁደተ ከተነገራቸው አነሁ ተረከ ትቷል አዎ የሚከፈል ካሏቸው ወሳሁ እዳውን የሚከፍል ነገር ትቷል ካሏቸው ምን ይላሉ ነብዩ አለይሂ ሰላቱ ወሰላም ሰለ አለይ ይሰግዱበታል ይሰግዱበታል ወኢላ እዳውን የሚከፍልለት የለም ካሏቸው ቃል እንዲህሉ ነበር ነብዩ ሰሉ አላ ሳሂቢኩም በዚህ ጓደኛችሁ ላይ እናንተ ስገዱበት ይላሉ። ስገዱበት እናንተ እኔ አልሰግድበትም ይላሉ ነብዩ አለይሂ ሰላቱ ወሰላም። ይህንን ሳሂበል ታላላቅ ደረጃ ያላቸው ሰዎች እንደዚህ አይነት እዳ ያለበት ሰው ላይ አይሰግዱም፣ ማዕቀብ ይጥላሉ። ለምን እዳ ላይ ጥንቃቄ እንዲኖረው ነው የሰው ልጅ እንጂ ሰውየውን የሆነ እንትን እየሰሩ አይደለም ነብዩ አለይሂ ሰላቱ ወሰላም። ጥንቃቄ እንዲኖረው ነው በህይወት ያለውን ሰው እያስተማሯቸው እዳ ላይ በጣም ጥንቃቄ ማድረግ ያለብን ማለት ነው። ሀታ ረጁሉን ሰአለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን አለይሂ ሰላቱ ወሰላም አንድ ሰው ጠየቃቸው። ለው ቁቲልቱ ፈአይነ አነ እኔ ብገደል በዚህ ዘመቻ በዚህ ጦርነት በጅሃድ ውስጥ ብገደል የት ነኝ አላቸው። አንተ ፊል ጀና የግፊሩከ አላሁ ለከ ማዕሲየተክ ወንጀልህን ይምርሃል ኢለ ብለውታል። እዳ ሲቀር ወንጀል ሁሉ ይማራል ብለውታል። የጂሃድ ማለት ነው። አስቡት፣ እዳ እጅግ በጣም ዘግናኝና አደገኛ ነገር ነው። ወላሂ አልማዕሲየቱ ለቲ ቱቅተረፍ አው አልማዕሲየቱ ለቲ በይነና ወበይነ በአላህና በእኛ መካከል ያለ ወንጀል በተውባ አስተግፊሩላህ ቱብቱ ኢለላህ ያ ረብ ተመልሻለሁ፣ በጣም አጥፍቻለሁ፣ ካሁን በኋላ አላደርገውም፣ ካሁን በኋላ አይለመደኝም ካለ ሰው ያለፈውም ይማርለታል። ወላኪን ኢዛ ካነ አልሐቁ በይነና ወበይነል አብድ በእኛና በባሪያ መካከል ያለ እዳ ከሆነ ግን ላ የግፊሩ ላሁ ለና ሐታ ነሩደሁ ኢላ ሳሒቢ ለባለቤቱ እስከምንመልሰው ድረስ ሸርጡ ራሱ ዑለማዎች እንደሚሉት የአላህና እኛ መካከል እኛና እኛው መካከል ያለው እዳ ይለያያል አይደል? እኛና ጌታችን መካከል ያለው መስፈርት ሶስት አድርገውታል። አምስትም ይሁን ሶስትም ይሁን አድርገውታል ዑለማዎች። እኽላሱን ምን የተለያየ ነገር የጨመሩት ነገር አለ። ሶስት አድርገውታል ከማ ረዋ አነወውይ ፊ ሪያድ ሷልሒን የተናገሩት ነገር አለ ኢማሙ ነወዊ ምን ይላሉ ዑለማዎች? አብዛኛው ዑለማዎች ሸጥ ያደረጉት አለ ኢዛ ካነ አልሐቁ በይነና ወበይነ በእኛና በአላህ መካከል ከሆነ የተሰራው ወንጀል ምን ማድረግ ብቻ ነው ተውባው ተቀባይነት የሚኖረው አንደኛ አየጥል አኒል ማዕሲያ ከወንጀሉ ራሱን ማውጣት አለበት። ሁለተኛ አነደም ባለፈው መጸጸትና ባላደረግኩት ኖሮ ብሎ ራሱን ቁጭት ውስጥ መክተት አለበት። ሶስተኛ አያዕዚመ አላ ያዑደ ፊ ትልከል መዕሲያ እዚች ወንጀል ውስጥ ሁለተኛ አልመለስም ብሎ መወሰን መቻል አለበት። እነዚህ ሶስቱ ኢዛ ካነ አልሐቁ በይነ አልዓብድ ወበይነ አላህ። አማ ኢዛ ካነ አልሐቁ በይነ አልዓብድ ወበይነ አልዓብድ በባሪያና በባሪያ መካከል ከሆነ ግን አሁን የቆጠርናቸው ሶስቱና ወራቢዑ አየሩድ አልሐቅ ኢላ ሷሂቢ ሐቁን ለባለቤቱ መመለስ አለበት። አው ወአሁኑ አፈው ተበላይ ብሎ መጠየቅ አለበት። ቀብለ አየኩነ ፊ መካንን ለይሰ ፊህ ማሉ ወላ ዲናር ወደለበት ዓለም ከመግባቱ ከመድረሱ በፊት ማለት ነው። ስለዚህ የአንድ ሰው ሐቅ በጣም ከባድ እንደሆነ ነብዩ እያስተማሩ ነው። ይሄ ነብዩ አለይሂ ሰላቱ ወሰላም የተለያዩ ፍቱሃቶችና በእጃቸው ገንዘብ ሳይገባ በፊት ነው እንጂ አዛኝ ናቸው። እዳውን ተቀበሉለት ብቻ ሳይሆን ቅድሚያ እሳቸው ይከፍሉ ነበር። ምንም ስለሌላቸው ነው። ተግባባን አይደል? እዚህ ሰውዬ እዳ ያለበት አልሰግድም አሉ። አቡ ቀታዳ ኃላፊነቱን ወሰደ። እንደ ከነብዩ በላይ ለዚህ ሰው እሱ አዛኝ ሆኖ ነው እንደ አይደለም። ያ አይደለም። ነብዩ ምንም የላቸውምና ነው እቤትም የለም እኪስም የለም ምንም የለም ምንም የለም ስለሌለ እንጂ ካላቸውማ ነብዩ አለይሂ ሰላቱ ወሰለም ወደ ኋላ የለም ወአርሐሙ ቢአስሓቢ ሰሃቦቻቸውና ቢልኸልቅ ወቢኡመቲ በጣም አዛኝ ወኢላ የሚከፍለው ነገር ከሌለ ቃል እንዲህ ይሉ ነበር ሰሉ አላ ሷሂቢኩም በሉ በጓደኛችሁ ላይ እናንተ ስገዱበት ይላል ፈለማ ፈተሐ አላሁ አለይሂ ልፉቱ አላህ ብዙ ድሎችን ካጎናጸፋቸው በኋላ ግን ፈለማ ፈተሐ አላህ ከከፈተላቸው በኋላ አልፉቱሃት የተለያዩ እንትኖችን ፉቱሃቶችን ድሎችን ካገኙ በኋላ ነብዩ አለይሂ ሰላቱ ወሰላም ቃል እንዲህ አሉ እንዲህ ብለው ተናገሩ አነ እኔ አውላ ቢልሙእሚኒን ለሙእሚኖች በጣም ተቀዳሚ ነኝ ምን አንፉሲህም ከራሳቸው የበለጠ እኔ ተቀዳሚ ነኝ አሉ በጣም ለሙእሚኖች ከራሳቸው የበለጠ ተቀዳሚ ነኝ ይላሉ ለምሳሌ አሉ ፈመን ቱውፊ የሞተ ወአለይህ ደይን እዳ ያለበት የሞተ ሰው ፈአለየ ቀባኡ እኔ ከፍልለታለሁ፣ ችግር የለም ከበይተል ማል ይሉ ነበር። የሞተ ሰው እዳ ያለበት ወደ እኔ ነው፣ ባለዕዳዎች ኑ ከኔ ተቀበሉ እያሉ ነብዩ አዋጅ ይናገሩ ነበር። እላይኛው ላይ ለምን እንደዛ አላደረጉም? ለአለሁ ያንኛው እላይኛው ሐዲስ አቡ ቀታዳ ኃላፊነቱን የወሰደ የሁለቱ ዲናር ማለት ነው። ተገብተናል አይደል? እሱ ላይ የዛን ጊዜ ምን የላቸውም ነበር፣ ገና ፈትህ አልመጣም ነበርና ገና ነበሩ። ኋላ ላይ ግን ፍቱሐት ምንድነው ፍቱሐት ማለት ጅሎች ጅል ማለት ምንድን ነው? ጅል ካገኙ በኋላ ምን ያገኛሉ ማለት ነው? ምርኮ ምናምን ነገር ያገኛሉ። በይተል ማል አቋቁመዋል። ከዛም በኋላ ፈዓለ የቀዷይሁ ነበር ከሙእሚኖች ለሙእሚኖች ከራሳቸው የበለጠ እኔ ለነሱ በጣም እንትን ነኝ ይላሉ። ተቀዳሚ ናቸው ነብዩ አለይሂ ሰላቱ ወሰላም። ከነፍሳችን የበለጠ ለኛ እጅግ አውላ ቢል ሙእሚኒን ምን አንፍሲህም አነብዩ አውላ ቢል ሙእሚኒን ምን አንፍሲህም ነብዩ አለይሂ ሰላቱ ሰላም ለአማንያን ከነፍሳቸው የበለጠ ቅርብና አዛኝ ናቸው። ለኛ ከእኛ የበለጠ ለኛ የሚያዝኑት ማን ናቸው? ነብዩ አለይሂ ሰላቱ ሰላም ናቸው። ነፍሱና ነፍሳችን ተእሙሩና ቢልማዕሲያ በወንጀል ታዘናለች። አማ ነብዩና አለይሂ ሰላቱ ሰላም ፈየእሙሩና ቢነድኹለ የአመል ሷሊህ ለልጀነ ከዛ ነብዩ አለይሂ ሰላቱ ሰላም እዳ ያለባቸውን ራሱ እዳ ያለበት እዳ ያለበት ሰው ሲሞት አምጥቶ እዳውን እኔ ከፍላለሁ ብለው ኃላፊነቱን ይወስድ ነበር። ሐዲሱ ሙተፈቅ ነው። ወፊ ሪዋየት ቡኻሪ ፈመን ማተ የሞተ ይላሉ ወለም የትሩክ ምንም ገንዘብ ሳይኖር የሞተ ሰው ሳይኖረው ሳይተው የሞተ ሰው ወፋሁ ነብዩ አለይሂ ሰላቱ ወሰላም እዳውን ይከፍላሉ። ወይንም የሚሞላ ገንዘብ የሌለውን አምጡ እዳውን እኔ እከፍላለሁ ይሉና ነብዩ አለይሂ ሰላቱ ወሰላም ይከፍሉለት ነበር። ምን ወፋእን የሚሞላ ገንዘብ ማለት ነው። እዳውን የሚሸፍን ማለት ነው። ወፋው ቨርብ ነው። ወፋ ስም ነው። መሙላት ማለት ነው። ገንዘቡ እዳውን ይሞላል ይዘጋል ማለት ነው። ወፋ በሐምዝ ካደረጋችሁት ወፋው ከሆነ ቨርብ ነው። እሳ ይከፍሉታል ወይም ደግሞ የሚከፍለው ገንዘብ ለማለት ነው። ቨርብ ነው የሚሆነው። በሚሩ ተውላጠ ስሙ ወደ ይሄ ምን ማለት ነው? ሁክሙ ምን ማለት ነው? ሐዋላ ነው ወይንስ ምንድን ነው? እ በማን ነው? በማን ማለት ምንድን ነው ብለናል? ኃላፊነትን ወስ መውሰድ አይደል? በማን ማለት ዋስ መሆን ማለት ነው። ዋስ መሆን በእኛ ምንድን ነው በአማርኛ? አንድ ሰው ሌላ ሰው ዋስ ሆነ ማለት ምን ማለት ነው? ኃላፊነትን አንደኛ كفالة ተያዥም ይሉታል አይደል? ዋስ ነው እሱ ነው وعن عمر بن شعيب عن ابي عن جده قال قال رسول الله صلى الله عليه وسلم يا الله መላክተኛ እንዳሉ ላ ከፋለተ ተያዥነት ብሎ ዋስ ነገር ብሎ ነገር የለም ሺ ሐጅን በሐድ ላይ ዋስ ብሎ ነገር የለም ሐዱ መፈጸም አለበት ዳይሬክት ዋስ ብሎ ነገር የለም በሐድ ላይ እጅ በሚያስቆርጥ በሚያስቀጠቅጥ ወይንም ደግሞ ዝሙት ሰርቶ የሆነ ነገር በሚያስገርዝ ዝምን ላይ ዋስ ብሎ ነገር የለም ምን ያስፈልጋል መቋቋም አለበት መደረግ አለበት ሌላ ከሆነ እጅ መቆረጥ አለበት አይ ችግር የለም እኔ ዋስ ሆነዋለሁ ምን ሐዲሱን መጀመሪያም ضعف ነው በጣም ضعف ሐዲስ ነው ተጋባን ልቀጥል ነው ባቡ አሸሪካ ባቡ ሽርካ ትሉታላችሁ ሽርካ አብሮ መስራት ተጣምሮ በህብረት መስራት በአንድነት መስራት ሸሪካ ይቻላል ሽርካም ይቻላል ሸሪካ አለ አጋር ጓደኛ ማለት ነው ያ ሲኖርበት ነው ያንኛው ሸሪካ አለ ሽኑን ፈትህ አድርጋችሁ ራኡን ከስራ አድርጋችሁ ፈትሃውን ካፉን ፈትህ አድርጋችሁ ሸሪካ አብሮ መስራት ማለት ሽርካ አብሮ መስራት ማለት ሸረካ በዚህም አለ ሽርካ ቢወዝኒ ኒዕማ ሸሪካ ሸሪካ ሽርካ ሸረካ ቢወዝኒ ሐመራም አለ ተባባል ገብታችኋል ሽርካ ማለት ምን ማለት ነው በጋራ መስራት አብሮ መስራት ማለት ነው አብሮ መስራት በአካላት አብሮ ተቀላቅሎ መስራት አለ። ሽርከቱል አብዳን የሚባለው ዑለማዎች ይበቃል አይበቃም የተለያየ አመለካከት አላቸው። በአካል አብሮ ሰርቶ አቀላቅሎ መካፈል ማለት ነው። አንድ ላይ አንድ ላይ ስራ ሰርቶ በአካል በአካል አንተም ወዛደር እኔም ወዛደር አንድ ላይ እንስራና የሆነ ነገር እናድርግ። በአካል በጉልበት የሚሰራ ነገር ሽርከቱል አብዳን ትባላለች። ግን ዑለማዎች በጣም ተላፋለች። አንዱ ጉልበተኛ፣ አንዱ ምን ይሆናል፣ አንዱ ብዙ ይሰራል፣ አንዱ ቀላል ብዙ ነገር አለ። የገንዘብ ከሆነ ግን የገንዘብ ኃይል ነው የሚሰራው። ሁሉም በራሱ በአወጣው በገንዘብ percent ይከፋፈላል፣ ችግር የለም። ተጋባን አይደል? ሽርከተል ማ ይሄ አለ። شركة الأبدان ግን ትንሽ ሆነ ነገር ውስጥ ያስገባል። ሰላፋ ሽርካ company ምናምን የሚለው ይሆናል። company ይሆናል። የ company ዎች እንቅስቃሴ ከዚህ ጋር የተያያዘ ነው። እኛ የምናውቀው በሁለት ሰዎች በሶስት ሰዎች እንጂ በካምፓኒ ደረጃ ስለማናውቀው ነው። ያው ሽርካ አለ አንድ ላይ ሽርካ በሽርካ መስራት በህብረት መስራት አለ። እሺ እና ወልወካላ ኃላፊነት ለሌላ ተተኪ ወይንም ደግሞ ሌላ ኃላፊ ማቋቋም ማለት ነው። ወኪል ማድረግ ማለት አስኪ عن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ይላሉ قال الله تعالى አላህ እንዲህ ብሏል አሉ አነ ታሊሱ ሸሪከይን አነ ታሊሱ ሸሪከይን እኔ ከሁለት አጋሮች ሶስተኛቸው ነኝ ብለዋል። ሶስት አጋሮች በጋራ የሚሰሩ ሰዎች እኔ ሶስተኛው ነኝ ብሏል አላህ አሉ ነብዩ አለይሂ ሰላቱ ወሰላም። የቁል ቃል አላሁ ተዓላ አላህ እንዲህ ብሏል በሐዲስ ልቁት ምን አለ? አነ እኔ እኮ አለ አላህ ሳሊሱ ሶስተኛ ነኝ አሸሪከይን ሁለት አብረው ለሚሰሩ ሰዎች ሸሪካቸው ነኝ እኔ ሶስተኛ ነኝ ብሏል። ለሁለት ሸሪኮች ሶስተኛ ነኝ። ይሄ ማለት ቢነፍሪ ወተእይዴ ወሕፍዜ ማለት ነው። ገንዘባቸውን በመጠበቅ እነሱን በመጠበቅ ህብረታቸውን በመጠበቅ ገንዘባቸው እንዲፋፋ በማድረግ በእርዳታ በመለገስ ሶስተኛ ነኝ ብሏል አላህ። እኔ ሶስተኛ ነኝ፣ አብሬያቸው ነኝ፣ ትርፋማ እንዲሆኑ አደርጋለሁ እያለ ነው። አነ ሳሊሱ ሸሪከኝ ማለም የሆን እስካላታለለ ድረስ አሃዱሁማ አንደኛቸው ሷሂበው ሌላ ጓደኛውን እስካላታለለውና እስካላ እስካላታለለው ድረስ እስካላታለለው ድረስ ፈኢዛ ቃለ አንዱ ሌላውን ካታለለው ግን ፈረጅቱ እወጣለሁ ሚን በይኒሂማ ከመካከላቸው እወጣለሁ። የዛን ጊዜ በራሳቸው ብቻ ትርፍን ይፋጠጡታል። የአላህ እርዳታ ከሌለበት ደግሞ ምን ያጋጥማል? አልኪሳራ በቃ አልኹስራን ኩፍራን ያጋጥማል። ይሄ ነገር አለ ማለት ነው። ስለዚህ ሸሪካ ሆኖ ሁለት ሰዎች ገንዘብ አዋጥተው የአጋጣሚ አንድ የሚመደብ በጀት ሊኖር ይችላል። እናንተ ኢንጂነሮች ናችሁ። ስትወጡ የጋራ ምን ልትሆኑ ትችላላችሁ? ኮንትራክተሮች ልትሆኑ ትችላላችሁ። በዛን ሰዓት አንተ አንድ ሚሊዮን አውጥተ ከሆነ አንዱ 500 ሺህ ብር፣ አንዱ ሁለት ሚሊዮን ብር አውጥቶ ከሆነ በ percent ትርፋችሁን ትካፈላላችሁ። በዛን ሰዓት አንዱ የአጋጣሚ ኃላፊ ሆኖ አንዱ ኃላፊ ሆኖ ወይ ፕሮጀክቱ ነው የሆነ ነገር ሊመራ ይችላል። በዛን ሰዓት ኺያና ካደረገ ከተጠቀመ አላሁ የኽሩጅ ሚን በይኒ ሀኡላ ሹረካ ይወጣል። አላህ በራሳቸው ይፋጠጣል። የዛን ጊዜ ኪሳራ በኪሳራ ነው። የማይመጣ የማይቻል ወይ ሪባ ውስጥ ወይ ምን ውስጥ ይገባሉ እንዳልነበር ይወድማል። ገንዘብ እንዴት እንደሚወድም አይታወቅም። ዋስትና የለንም። ከገንዘብ ጀርባ እንያዝ ምንም ነገር የለም። ተአምር ማን ብቻ ነው ዋስትናችን? አላሁ አልዋሂድ አልአሐድ እሱ ነው። አላሁ አልዋሂድ። ስለዚህ ማታለል ብሎ ነገር እንደዚህ አይነት አደገኛ ውስጥ ተጓልተናል። آه، فإذا خان آه، فإذا خان كاتل عندكوا خرجت من بينهما كما كاتل سوت الله إن راسكوا بسيجفتوا على جبايون هني تيالنا الله رواه أبو داود يا الله نصري للب النجدم من تبتي نوران يلا ما ينور رواه أبو داود وصحح الحاكم حاكم صحيح نبلا وأن السائب المخزوم سائب المخزوم عن السائب المخزوم يمي بالو كان ابن الجوزي في التلقي تلقيه من بالو كتابنا اسمه سيفي نتبلا ابن አዒዝ አልመክዙሚ ከዛ በበጠሁ ሱሪዩ አዒዝ ነው ስሙ ተብሏል። ወቃለ ሼኹና እብኑ ናሲር ምን ይላሉ? አሰዋቡ አብዱራህማን እብኑ ናስር ሳል ናቸው ሼኹና ናስር አሰዋብ አቢድ የሚለው እንጂ አኢዝ አይደለም ይላሉ። ትክክለኛ የሰውየው ሳኢብ አልመክዙሚ የሚባለው አዒድ ነው ስሙ አዒድ አዒድ ابن عبد البر وهو المؤلف قلوبهم ወሚመን ሚመን ሐሰነ ኢስላሙ ኢስላማቸው ካማሩ ሰዎች ከታላላቆቹ ተራ ነው። ወካነ ሚነል ሙዓመሪን አሸ ኢላ ዘመን ሙአዊያ ድረስ የቆየ ታላቅና የእድሜ ባለጸጋ ነበር። ይህ ሶሐቢ ሳኢብ አልመክዙም ረዲየላሁ ተዓላ አንሁ አላህ ይውደድለትና ስራውን አላህ ይቀበለውና ይህ ታላቅ ሰሐቢይ ምን ይላል? አነሁ ካነ ይህ ሰሐቢይ ነበረ ምንም አለ ማለት አለ አነሁ ካነ ይህ ሰሐቢይ ነበረ ማለት ሳኢብ አልመክዙሚ የሚባለው ሰሐቢይ ነበረ ሸሪከ ነቢ ሰለላሁ ዐለይሂ ወሰለም የነብዩ ጓደኛና የሥራ ባልደረባቸው ነበር፣ ሸሪካቸው ነበር። አብረው ንግድ ሲያንቀሳቀሱ ቀብለል ቢዕሳ ነብዩ ከመላካቸውና ከንቡዋ በፊት ነጋዴ በነበሩበት ሰዓት አብሯቸው ነጋዴ ነበር። የተለያየ ነገር ሲያንቀሳቅሱ ሲሄዱ አብረው እሱ ጋር አብረው ይሰሩ ነበር፣ ሸሪካቸው ነበር እና የውመል ፈትህ መካን የከፈቱ ጊዜ ሩጦ መጣ። ፈጃአ የውመል ፈትህ የፈትህ ጊዜ መጣ። ፈቃል እንዲህ አለ መርሃበን ቢአኺ ወሸሪኪ قاد شريكي عندنا يوم الفتح مرتانا فقال مرحبا ويلكم مالتنا مرحبا اهلا وسهلا مرحبا مرحبا ويلكم ان كان متى في اخي وندني وشريكي قادني يسرى بالزرغان النبي عليه الصلاة والسلام من نبر فهو شريكه في العمل نبر شركنا አለ ማለት ነው። ከዚህ በመነሳት ነብዩ ቀብለል ቢዕሳም አድርገዋል። ባዕደል ቢዕሳም ደግሞ አበራተዋል እንትን አበረታተዋል። ምክንያቱም አነሳሊቱ አሸሪከን የሚለው ይበቃናል። በቃ ከደለጀ እንኳን ሌሎች ብዙ ሐዲሶች እያሉ ሽርካን የተመለከተ ማለት ነው። ረዋሁ አሕመድ ወአቡ ዳውድ ወብን ማጅህ وعن عبد الله بن مسعود رضي الله تعالى عنه قال اشتركت انا የስካሁኑ የገንዘብ እንትን ነበር የገንዘብ ሽርካ ነው። ገንዘብ አዋጥቶ ከዛው ከራሱ ገንዘብ ካጋጩት ምን ሊያገናኙ ይችላሉ? ገንዘብም ሊያጋጭ ይችላሉ፣ ጉልበትንም ሊያጋጭ ይችላሉ። ወይ ሁለቱም ገንዘብ አውጥተው አንዱ በጉልበት ሊጨምር ይችላል። የተለያየ ነገር አለ። ወይ ደግሞ በጉልበት ብቻ ገንዘቡ ከሌላ ሰው ሆኖ ሁለት ሰዎች ሸሪክ ሆኖ ሊሰሩ ይችላሉ። ወይ ሁሉም ገንዘብ ገንዘብ ብቻ አውጥተው ሌላ ሰው ሊቀጥሩበት ይችላሉ። የተለያየ የሽርክ አይነቶች አሉ። ሽርከተል መጣለ ነው ይሰውነት አን አብዱላህ ብን መስዑድ ረዲየላሁ ዐንሁ ቃል አጋርና ባልደረባ ሁንን በአንድ ላይ መቀላቀልና አብሮ መንቀሳቀስ ንብረትን ማለት ነው። እሽተረክቱ ሸሪካዎቹን አነ እኔ ወአማር አማር አማር ብኑ ያሲር ወሰዕድ እነዚህ እነዚህ አንድ ላይ በአጋር ሆንና ቀላቅለን ንብረት እያንቀሳቀስ ሲቡ በምናገኘው ነገር የውመ በድርን የበድር ዕለት ባገኘነው ነገር አንድ ላይ አቀላቀልንና እንድንንቀሳቀስ ስንል الحديث ሐዲሱ ይቀጥላል። وتمامه የሐዲሱ ማሟያ ይሄ ነው። فجاء سعد ሰዕድ بأسيرين ሁለት ባሮች ይዞ መጣ። ولم أجئ أنا وعمار بشيء እኔና አማር ግን ምንም ነገር ይዘን አልመጣንም። ሸሪካ እንሁን ያገኘነውን እንከፋፈል ተባብለን ነበር። አንድ ላይ ሸሪክ ነን፣ ያንተም ንብረት የኔም ንብረት የሱም ንብረት አንድ ላይ እንድንንቀሳቀስ እዚህ በድር ላይ የምናገኘው ተባባልንና እኔና አማር ምንም ነገር አልተሰጠንም፣ አላገኘንም ነበር። ባዶ እጃችንን መጣ። ሰዕድ ግን ስንት ባሮች ይዞ መጣ? ሁለት ባሮች ይዞ መጣ። ስለዚህ ማን ብቻ አዋጣ የማንን ሊቀራመቱ ነው ማለት ነው የሰዕድን ድርሻ ማለት ነው እነሱ አልነበራቸው ምንም አልቀላቀሉም ነበር እና ይሄ ነገር ይቻላል አይቻልም ዑለማዎች በጣም በተለያየ ነገር ወፊ ደሉን አላ ሲሐቲ ሽርካ ፊል መካሲብ ወተሰማ ሽርከተል አብዳን ትባላለች። ዑለማዎች ይቻላል አይቻልም እያሉ የተለያየ አመለካከት አላቸው። አቡ ሐኒፋ ይቻላል ይላሉ። ጅምሁር አልዑለማ ግን አይቻልም እያሉ ነው። ሊአነ ሐደል ሐዲስ ضعيف በጣም ضعيف ሐዲስ ነው ብለዋል። ሐዲሱ በጣም ضعيف ነው። አባ ዑበይዳ አን አቢ ከአባቱ ነው ያዘው። አባ ዑበይዳ ደግሞ አባቱን አልሰማውም አላገኘውም። ስለዚህ ሐዲሱ ለሂጃጅና ለመከራከሪያ አይሆን በጣም ضعيف ሐዲስ ነው። ሽርከተል አብዳን አይቻልም የሚለውን እነ ሻፊዒ ይጠቀማሉ። ጅምሁር ዑለማም ሽርከተል አብዳን አይቻልም። ለምን አናቀውም ገንዘቡ አንተም በጉልበት ሁለታችንም እንቆፍርና ገንዘቡን እንካፈል አይባልም። አንዱ በጣም ይቆፍራል፣ አንዱ ደካማ ሊሆን ይችላል። ተጋባን? የአካል ስራ ማለት ነው። በአካል ቀላቅሎ አልገባችሁም? وعن جابر ابن عبد الله رضي الله تعالى عنهما قال ብዙ ምሳሌ ነው የተናገርኩት وعن جابر بن عبد الله رضي الله تعالى عنهما قال ጃብር ብን አብድላህ ለምሳሌ እንትንስ እያነገርኳችሁ ወዛደሮች አንድ ላይ ተሸክመን አንተም ተሸከም እኔም እንሸከምና አንድ ላይ ገንዘባችንን ቀላቅለን እንካፈል ይቻላል ይሄ ሽርከተል አብዳን ፊ ፊ ያለ አልጅምሁር سمر العلماء يتكلم نعم هاي يتكلم أبو حنيفة قال يتكلم هنا حديث لا لا ولكن الحديث ضعيف والرجل أيضا أنه ضعيف من قطع أنه حديث من اه اه ايوه من المساله በገንዘብ ላይ ሽርካ መፍጠር ማለት አንተም ገንዘብ አዋጥተህ እኔም አዋጥቼ ሁለታችን በአንድ ላይ ገንዘቡ ይንቀሳቀሳል፣ ትርፉን መካፈል ማለት ነው። በገንዘቡ ላይ ሳይሆን የምታየው ገንዘቡ የሚወልደው ላይ ጫፍ ላይ ያለው ነው። አሁን ደግሞ አንተም ከስበህ እኔም ከስቤ የምናገኘው እኩል መካፈል እቺ አብዳና ውጤቱ ያንተና የኔ ብር ነው። የቅድሙ ግን የብራችን ውጤት ነው የምንካፈለው። شركة المال ሲባል የገንዘብ ሽርካ ሲባል ገንዘባችንና ገንዘባችን አንድ ላይ ተገናኝቶ የሚወልደውን ነገር መካፈል ማለት ነው። እሱ ይበቃል። ያ በፐርሰንት እንካፈላለን፣ ችግር የለም። አንተም ሰርተህ እኔም ሰርቼ እኔ እናንተ ያፈራነውን ገንዘብ አንድ ላይ ቀላቅሎ መካፈል የሚባለው ነው ጥያቄ ምልክት ውስጥ ያለው። አልገባችሁም? ቀላል ነገር ነው በጣም እሺ። ሽርካን ጨርስ። وعن جابر بن عبد الله رضي الله تعالى عنهما قال أردت الخروج ጃብር ብን አብዱላህ እንዲህ ይላል ቃል አረቱል ኹሩጅ ለወጣ ፈለግኩ ኢላ ኸይበር ወደ ኸይበር አንድ ቀን መሄድ ፈለግኩ ከመዲና ፈአተይቱ ነቢ ሰለላሁ ዐለይሂ ወሰለም ነብዩ መጣሁና አማከርኳቸው። ወደ ኸይበር ልሄድ ነው ረሱላ አልኳቸው። ፈቃል ነብዩ እንዲህ አሉ፣ ከሄድክማ መልእክት አለኝ አሉ። እሺ መልእክቱ ይሄ ንግግር ነው። ነብዩ እንዲህ አሉ፣ ኢዛ አተይተ ወኪሌ ወኪሌ ዘንድ ወኪሌ ዘንድ ስትመጣ በኸይበር ኸይበር ላይ ያለው ወኪሌ ዘንድ ስትመጣ ተኹዝ ሚንሁም ከምሰተ ዐሽረ ወስቀን አስራ አምስት ወስቆችን ተቀበለ እንድታመጣልኝ አሉ። አጭኑ እንዲያመጣ ማለት ነው። ወኪሌ ዘንድ ስትሄድ ይሄንን ነው የምንይዘው። ነብዩ አለይሂ ሰላቱ ሰላም እመኔ ዘንድ ስትሄዳሉ ወኪል ወኪል አድርጌ ወኪል ማለት አንድ ሰው በሱ ቦታ ላይ ሌላ ሰው መተካት ማለት ነው። ማቆም በቦታው ላይ ሌላ ሰው መተካት ማለት ነው። ይሄ ጃኢዝ መሆኑን ከዚህ እንረዳለን። በንግድ እንቅስቃሴም ላይ በስልጣንም ላይ በሆነ ነገር ላይ በማንኛውም ነገር ላይ አንድ ሰው ወኪል ማድረግ ይችላል። ሶላት የሚሰግድለት ብቻ ወኪል ማድረግ ኢዛ አተይተ ወኪል ወኪሌ ዘንድ ስትመጣ ወኪሌ ዘንድ ኃላፊ እኔ ወኪል ዘንድ ስትመጣ ቢኸይበር ኸይበር ያለው ወኪል ወኪላቸው ምን ይመስላችኋል? እዚህ ላይ ኸይበርን ኸይበርን እያስተዳደረ ያለ ማለት እኮ ነው። እዛ ኸይበር ስትደርስ ኸይበር ላይ ያደረኩት የኔ ወኪል አለ። ምን ማለታችን የኔ ወኪል ማለት በቦታው ላይ እኔ ተወካይ ያደረኩት ማለት ነው። ተወካይ አይደል? ባለስልጣንም እኮ እንደዛ ነው። ለምሳሌ ዋናው ትልቁ ድን ፕሬዝዳንቱ ከሌለ ወኪል አለ እሱ ቦታ ላይ የሚፈራው። ባይሆን የስልጣን ክልል ሊኖረው ይችላል። ወኪል ሁሉም ያወከለውን አካል እያንዳንዱን ነገር ይሰራል ማለት አይደለም። አቅም የሚፈቅድለት ድረስ ብቻ ይሰራል። የራሱ የስልጣን እርከን አለ። የሚሰራው እስከሆነ ገደብ ድረስ ነው እና አለ ወኪልም موجود እዚህ ስለተደረገ ሳይሆን ለና ደሊል من حديث النبي عليه الصلاه والسلام وعن عروه البارقي كعروة الباركي رضي الله تعالى عنه أن رسول الله صلى الله عليه وسلم يا الله ملاك تنيا بعثه إن عند لاكوتين غرنا بدينار عند دينار أسيزو لاكوت ليكتري له أضحية عند أضحية بالجزاب لو لاكوت الحديث حديث يكتب على السكمة من نبر من الذي يتنبه أو يتذكر الحديث الذي قرأناه سابقا في الحديث السابق في حديث أميام من هو الرجل النبي الفضل እሺ ሳል አንድ ኡዱህያ በግ ብለው ልከውት ሁለት ገዛና አንዷን ሽጦ አንድ በግና አንድ ብር ይዞላቸው መጣ። አልሐዲስ ማለት ነው። ሐዲስ ውስጥ ከመጨረሻ ይቀጥላል ማለት ነው። የትኛውም ኪታብ ላይ ስትቀሩ እየቀራችሁ እያለ አልሐዲስ ካላችሁ ሐዲሱ አልተቋጨም፣ ይቀጥላል እስከ መጨረሻው ማለት ነው። አሁን ሐዲሱ አላለቀም። ሳሊህ እንደነገራችሁ ማለት ነው። ምን ማለት ነው? ሁላችሁ ነብዩ አለይሂ ሰላቱ ወሰላም ሰውየውን አንድ ምናራት ይዘው ላቁት ዑርወተል ባሪክየ ሂድ ግዛ አሉና ስንት ገዛ? አስር በግ ሁለት በግ ገዛና አንድ ሸጠና አንዱን አመጣና እሺ አንድ ብርና አንድ ዲናርና አንድ በግ መለሰላቸው። ያ ነው። ስለዚህ ወኪል አደረጉት ማለት ነው በገበያ ላይ ሂድ ግዛና አምጣ አሉት አይደል? ምንድነው ይሄ ሰው ለነብዩ ነብዩ ራሳቸው የሚገበዩትን ነገር ይሄ ግዛና አምጣ ማለታቸው ምን ማድረግ ነው? ወኪል ማድረግ ነው። ወኪል ማድረግ ነው። ወኪል ማድረግ ነው። وعن ابي هريره رضي الله تعالى عنه قال بعث رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ልከዋል ዑመር ዑመር ልከውታል አለ ሰደቃ ሰደቃ ሰብስብልኝ ብለው ልከውታል አልሐዲስ አሁንም ሐዲሱ ይቀጥላል ተቀንጭቦ የመጣ ሐዲስ ነው ዋና የተፈለገች ስፋት ብቻ ስለሆነች ረጅም ሐዲስ ነው ዑመር ሂዶ የተለያየ ሰዎችን ጠይቆ እነ ኻሊድን የተለያዩ ሰዎችን ጠይቆ ያመጣውን አምጥቷል። እምቢ ያሉትንም ለነብዩ አለይሂ ሰላቱ ሰላም አምጥቶ ወቀሳ ተናግሯል። ሐዲሱ ወረደ። ስለዚህ ነብዩ አለይሂ ሰላቱ ሰላም ማንን ላኩት? ዑመርን ሶደቃ እንዲሰበስብ አምጣ፣ ዘካ ከሚያወጡ ሰዎች ዘካ ለቅማ አምጣልኝ ብለው ላኩት ዑመርን። ዑመር ለነብዩ ምንድን ነው ማለት ነው? በዚህ ስራ ላይ ወኪል ወኪል ነው። ዋናው ነብዩ ናቸው። ወኪልነት አለ ማለት ነው። ወኪልነት አለ። አንድ ሰው እኛን ወክሎ መስራት የሚችልባቸውና የሚፈቀዱ ቦታዎች ባይሆን አለ አለ። ሐጅ ላይ ወኪል የለም አለ አይደል? አለ ወኪል አለ። ጾም ላይ ወኪል አለ። ለጾም ወኪል አለ። ምን ከሆነ ሰውየው ከሞተ ለሶላት ወኪል አለ። ተየተል መስጊድ ወኪል አለ የለም አይ ቢኖር አይ የለም አይ وعن جابر رضي الله عنه أن النبي صلى الله عليه وسلم يا الله ملاكتنيا نحر أرد ثلاثة وستين ስልሳ ሶስት ግመሎችን አረዱ። ወአመረ አልየን አልይን ደግሞ አዘዙት ረዲየላሁ ተዓላ ዐንሁ አየዝባህ አልባቂ የቀረውን እንዳል አልሐዲስ ሐዲሱ ይቀጥላል። መቶ ግመል አካባቢ ነበር የመጣው ጊዜ መቼ በስንተኛው ዓመት ነበር ይሄ? አማ ሐጀትን ወዳ አማ ሐጀተል ወዳ ነው። መቶ ግመል አመጡላቸው። ስልሳ ሶስቱን አረዱና ነብዩ አለይሂ ሰላቱ ወሰለም ሰላሳ ሰባቱን ለማን አስተላለፉ አልይን በለህ አንተ እረዳሉ ነብዩ አለይሂ ሰላቱ ወሰለም። አባባናል እና ምን ምን ይህ ሐዲስ ምንድን ነው የሚጠቁመን? ወኪል ማን ነው ወኪል? ማን ተወከለ? አለይ አለይ በምን ላይ ተወከለ? በእርድ ላይ ስንት አረደ እና ወኪል ነው ማለት ነው በእርዱ ላይ በእርድ ላይ ወኪል አለ ለሚለው ብቻ አይደለም ደሊል ይሄ ለብዙ ነገር ደሊል ይሆናል። በአንድ ሐዲስ ላይ ወኪልነት ተክቶ ማሰራት ካለ አለ ማለት ለብዙ ነገር ደሊል ይሆናል። ደሊል ይሆናል። ነብዩ አለይሂ ሰላቱ ወሰላም አንድ የሚሉት አለ ዑለማ ነብዩ ራሱ ያረዱት 63 በእድሜ ልክ በእድሜያቸው ልክ ነው ይባላል። 63 የሚያረዱት በራሳቸው ማለት ነው። እና እርድ ማለት ደግሞ ጨካኝነትን አይተረጉም። እሺ እረን ያላርድ ማልጨክንም እንዳትል እ ነብዩ አለይሂ ሰላቱ ወሰላም በአንድ አንተ 63 በተከታታይ ክንዳቸው ራሱ ነገሩ ግመል ነው አይደል? ግመል እንዴት ነው እንደዚህ ነው የሚታረደው? ይወጋል። ነህር ነው። ነሐረና ዘባሃ ይለያያል። ዘባሃ ለእርድ ነው። ነሐረ ለግመል ይሆናል። ነሐረ እርድም ሊሆን ይችላል አንዳንድ ጊዜ ለማንኛውም ማረድም ይሆናል። ወላኪን ነሐረ ሊልኢብል ዘባሐል ኢብል ዘብህ ማለት በዚህ ማረድ ነው። ለበጎችና ለሌሎች እንስሶች ለዶሮ ማለት ለግመል ከሆነ ግን ምንድነው የሚያደርጉት? መውጋት ነው። በጣም ያለቅሳል ይባላል። በጣም ያሳዝናል። ስታየው ግን አረመኔነት ይመስላል አይደል አሰራሩ? ወላኪን ሀዳ ሱነት ነብይ አለይሂ ሰላቱ ወሰላም ከነብዩ በላይ ለእንስሳ የሚያዝን ማንም የለም። ግመሉ ምን ሆነህ ነው የምታለቅሰው ብለው ጠይቀውታል። ግመሉ ፈከለመሁ ነብዩ ሰለላሁ ዐለይሂ ወሰለም ማዩብኪ ከያ ጀመል አንተ ጅመል ለምን ታለቅሳለህ አለ ቃለ ዞለመኒ ሰይዲ ኃላፊና የኔ ባለቤት በጣም ዞልሞኛል ማልችለውን ጫና እየጫነብኝ ጭነት ማልሸከመውን እየጫነኝ ነው ብሎ ነግሯቸዋል ለምን ታሰቃየዋለህ ብለው ባለቤቱን እንድታረም አድርገዋል ነብዩ አለይሂ ሰላቱ ወሰላም አዛኝ ናቸው ከዚህ ጋር ግን ነህር መኖሩ ጭካኔ የጭካኔ አስተራረድ አይደለም ማረድ ራሱ ጭካኔ አይደለም አንዳንድ ሰው አሁን ያልጭክንም እንዳዛኝ እንዳታደርግ ረድ ከቻል መዘገነት ወደ ላይ ለማንኛውም አየድ በሐል ባቂ ሌላውን እንዳድ ነብዩ አለይሂ ሰላቱ ወሰለም ፈቀዱለት። ሌላውን እንዳድ ተደረገ። ይሄ ቋንቋው አንዳንድ ጊዜ ይጠቀሙታል ነው እንጂ ነህር ለኢብል ዘብህ ደግሞ ለሌሎች እንስሶች ነው። ወላኪን ሉገተን ተጠቅሞታል እንደ ኹሱፍና እንደ ኩሱፍ ማለት ነው። ከመይደስ <laughs> የባለፈው የስልሳ ሶስት አመት ሲናርላ አዩ ደሊል እንከማ አዩ ደሊል እ ሰላሳ ሰባቱን ለምን ጨመረ? ይሄ ራሱ አሀ አልይ ሰላሳ ሰባቱን ቀዳው ትተላቸዋል ማለት ነው። ለሐጅ ነው የታረደው። አሀ ደሊል አይሆንም ነው ዲስፕሩ ነው። ንገረው ንገረው። አዎ ስልሳ ሶስቱን ቢያርዱ የረቢዕ ቀን ቢያርዱት ኖሮ የስልሳ ሶስት ዓመትን የረቢዑን ያለፈውን ቀዳው ትተዋል። ስለዚህ የቀረውን ደግሞ እኛ ያለብን ነገር ማለት ነው። አይ ያጥፋት ተማሪ رواه مسلم ሙስሊም ዘግቦታል። ما شاء الله ደስ ይላላችሁ። وعن أبي هريرة رضي الله تعالى في قصة العسيف ስለ አንድ عسيف ሲናገሩ عسيف ማለት أجير ቅጥረኛ ወይንም ደግሞ ተከራይ እንትን ተቀጥሮ የሚሰራ ማለት ነው። عسيف ማለት أجير ማለት ነው። አጂር ደሞዝተኛ እየተከፈለው የሚሰራ ዘበኛ ሊሆን ይችላል። በቁፋሮ በሱቅ ላይ የመጋዘን ጠባቂ የሆነ ነገር ሊሆን ይችላል። ብቻ አጂር ወይንም አሲስ ይባላል። ነብዩ አለይሂ ሰላቱ ወሰላም አቡ ሁረይራ ናቸው የተናገሩት ከቅስፈትል አሲስ ስለ አሲሱ አይል አጂር ወህል አጂሩ ወዝንን ወማዕነን አጂር ማለት ነው። ስለ ደመወዝተኛ ስለ ተቀጠረው ሰውዬ ሲናገሩ ቃለ ነቢ ስለ ላ ሰለም ነቢዩ አለ ሰላቱ ወሰላም እንዳሉ ወግዱ ያ ኡነይስ አንተ ኡነይስ ማልደክድና አለምረአትን ሃዛ ይህችን ሴት ጋር ሂድና ከእኔ ተረፈት ካመነችልህ ጥፋቷን እርጁመሃ ቀጥቅጣትና እንድትገደል አድርጋ በነብዩ አለይሂ ሰላቱ ወሰላም ሐዲሱ ይቀጥላል። አልሐዲስ ሐዲሱ ይቀጥላል። ሐዲሱ ምን መሰላችሁ? አንድ ጊዜ አንድ አጅር ነበረ ሙፈሰላት ኪታቢ አልሑዱድ አነ ረጁለን ካነ አጂረን አላ ረጁልን አንድ ሰው ሆነ ሰው ዘንድ ተቀጥሮ እየሰራ እያለ የሰውየው ሚስት ግንኙነት ያደርጋል ማለት ሁለቱ ተሰራርቀው ማለት ነው። ፈተሷልሃ የሚያሳዝነው ሁለቱ ዝሙት ከሰሩ በኋላ ዝሙት ከሰሩ በኋላ የተፈጠረ ነገር ነበር። ተገኘ፣ ታወቀ፣ ክስተቱ ተደረሰበት። ከዛም በኋላ የሴቲቱ ባል ፈተሷልሃ አቡል አጅር የአጅሩ የቅጥረኛው ሰውዬ አባት እዳ ሊከፍል ወዘውጅል መርአ እና የሴትይቱ ባልና የልጁ አባት ሁለቱ ተገናኝተው ታረቁ። በምን የልጁ አባት አላሚ ሻቲን ወወሊደቲን መቶ በጎችና አንድ ባሪያ ልጅ ቅጣት ማለት ነው። የማን አባት ማለት ነው እ የተቀጣሪው ሰው አባት የሱ አባት መቶ በጎችና አንድ ባሪያ ሊሰጥ ታረቁ። ثم اخبر بحد ثم اخبر ከዛ ተነገራቸው። አአ ዝሙት የሰራ ሰው በመቶ ግመል ቅጣት እንዴት ይታለፋል? ከየት የመጣ ሸሪዓ ነው? ከየት አመጣችሁ? ይህ አለ عن شهادة شعب سمعت أن من أخذ على زوج الجاري وقول بيته مثل أي شهادة من يقطع نجار سمعت الله وسمعت مرارا وتكرارا من دون بل مدرده أقرأ رسول الله عندنا قطع في لمن قطع في كان بتعلقوا بيش ما قلوا على رأيه شرعي نهي هارلم كل كلمة شرعي هارلم شرعي هارلم ይደረጋል። እንደዚህ አይነት አለ። ثم اخبر ተነገረ ማን የልጁ ዝሙቱን የሰራው ሰውዬና የሴትዮዋ ባል ሰሙ ቢሁዱድ ሸር የሸሪአው ሐድ እኮ ቅጣት እንደዚህ አይደለም አሏቸው። ተያይዘው ፈአኸይነን ሰለላሁ ዐለይሂ ወሰለም ነብዩ ዘንድ መጡ። ፈአኽበራሁ ቢልቅሳ ታሪኩን ክስተቱን ሁሉ ነገሯቸው። እንደዚህ ነው እኔ ቀጥሬው እኔ ጋር እየሰራ እያለ እንስቴ ጋር ግንኙነት አድርጎ እንደዚህ አይነት ነገር ችግር ተፈጠረ ብሏቸው ነገራቸውና ፈአመረ ነቢ ሰለላሁ ዐለይሂ ወሰለም ነብዩ አዘዙ ምን ቢዶር ቢዛኒ ዝሙተኛው እንዲገረፍ ሚአተ ጀልዳ መቶ ግርፋት እና ወቢ ተገይቢህ አመን አንድ አመት ከሀገር እንዲራቅ ተደረገ እንዲረሳ ወንጀሉን ማለት ነው ወንጀሉን እንዲረሳ አንድ አመት ከሀገር እንዲራቅና መቶ ግርፋት መቶ ጅራፍ እንዲገረፍ ታዘዘ ምን ስላልሆነ ነው እንደዚህ የተደረገበት? ማህሰን ስላላገባ ትዳር ስለሌለው ትዳር እያለው ግን ዝሙት የሚሰራ አለቀት። ለምሳሌ የእሷን ብንመለከት ወአመረ ነብዩ አዘዙ ቢረጅሚል መርአ ሴትዮዋ ትቀጥቀጥና ትገደላል። እኔ ተረፈት ካመነች አዋድ ልጅዋለሁ ካለች ምን መደረግ አለበት? ተቀጥቅጣ እንድትገደል አዘዙና እንዲህ ነብዩ። ሐዲሱ ከዚህ ይቀጥላል። ወግዱ ያ ኡነይስ አሉ ሰሐቢይ አንተ ኡነይስ በልማል ጀበጧፊት አለምራአትን ሀዳ እዚች ሴት ዘንድ ሂድልኝና ፈእኔ ተረፈት ካመነችልህ እርጁመሃ እዛው ተቀጥቅጣ እንድትገደል አድርግ አሉ ነብዩ አለይሂ ሰላቱ ወሰላም። ሊአነሃ ሙሕሰና ጥብቅ የሚያደርጋትና ከዝሙት የሚቆጥባት ኒካህ እያለ ይህን አማራጭ ፈልጋ እንደዚህ አይነት ርካሽ ቦታ መገኘቷ በጣም ያረክሳል። ዘግናኝ በጣም ዘግናኝ አደገኛ ነው እ ካላመነችማ አትሰሰር። ምስክር አኡ ምስክር በጣም ሀብት ነው። የዝሙት ምስክር አራት ምስክር ምስክር መኖር አለበት ተብሎ ሁሉም ራሱ አንተ ራሱ አልጋቢ ሲገቡ ብታይ ዝሙት ሰርተዋል ብለህ መመስከር አይቻልም። ገብተው ዝም ብለው አውርተው ተጫውተው ምን ተባብለው ሊወጡ ይችላሉ። የተለያየ ነገር ዋናው ዝሙት ውስጥ አይገባ አታውቅም። ሀታ እንደ መርፌና እንደ ክር ሆኖ ተሳስሮ ማየት አለብን። እስከ ስድስት በጣም ይጠብቃል። ምክንያቱም በሰው ህይወት ላይ ነው የምትፈርደው። አንድ ሰው ዝሙት ሰርቷል ስትል ኒካህ ካለ ይገደል እያልክ ነው። አደጋ አታ ሁለት ሰዎች ብትሆኑ መቆጠብ ነው። ሶስት ሰው ከሆነ ራሱ ተቆጠብ። አንተው ራስህን የምትገረፈው ካላመነችልህ ወይ እሱ ካላመነ እንዴ ሰውየው አልሰማችም ለምን እንዳለ ሰሃቢዩ ያ ረሱላህ አላቸው። አንድ ሰው እቤቱ ሲደርስ የሆነ ሚስቱ ከሆነ ሰው ጋር ግንኙነት ስታደርግ ቢመለከት ምን ያድርግ አላቸው። ምን ያድርግ ይሄ ሰው እንሰካ ተሰከተ አለ አዚም ዝም ቢል ውስጡን ሁልጊዜ ይበላዋል። ሁልጊዜ ዝም ስታደርግ አይቷል። እንተከለመ ተከለመ ቢዐዚም ቢናገር ብቻውን ነው ምስክር የለም። ምስክር ሊያመጣ ቢሄድ ብዙ ስራው አልቆ በቃ ምን ያደርጋሉ? ነብዩ አለይሂ ሰላቱ ወሰላም ጠየቃቸው። በቃ ዝማም መጨረሻ ላይ እፍ ትንኩል ያላቸው በቃ እኔ ራሴ ተፈትኜበታለሁ። ምን ላይ እንደውም ምንድነው ያለው ራሱ አዲስ ሲናገር እነ ምርአቲ በጣም ገራም ናት። ለሰላሳ ናት። ላተሩዱ የደላሚትን የነካትን እጅ አትመልስም ይላል። ሁሉንም እሺ ትላለች። እስከዚህ እና ይሄን ብሎ ወቀሰ። ተመልከቱ፣ አሁን በዛን ሰዓት ምስክር የግድ ስንት ምስክር መኖር አለበት? አራት ምስክር መኖር አለበት። እሱም ያለው ይሄ ነው። ሰርታለች እንዳይ ምን ያድል ምስክር እንዳይጠላ እንዳይጠራ የሆነ ነገር ነው አላደረገችም ዝም እንዳይል ዝም ማለት አልቻለም። መጨረሻ ላይ በቃ ምን ላድርግ ያ ረሱላ ተፈትኝበታለሁ በቃ ዋለ ዋለ ሲልባቸው በቃ ሙላአን አድርጓል። እንዲረጋገሙ ተደረገ። ተረጋግሞ መለያየት ማለት ነው። ወላሂ አድርገዋለች አይቻለሁ፣ ወላሂ አድርገዋለች፣ ወላሂ አድርገዋለች፣ ወላሂ አድርገዋለች። ያንን ምሉ እሷም ደግሞ አላደረጉ አላደረኩም ትላለች። መጨረሻ ላይ ይለያያሉ፣ አይገናኙም ማለት ነው። ከዛም በኋላ አለቀ፣ መቼም አይገናኙም። አይ እ እ ይቻላል ወላኪን ኢማሙ ኢማሙ ጥልቀት ያለው ሰው ያምናል። ለምሳሌ እንትን የተገደለችው አለች አይደል እ ተገላለች እኮ አይደል ምን ብላ በቃ አድርጌዋለሁ አለች። ፈርቻለሁኝ አለች። ትዳር እያለኝ ዝሙቱን ፈርቼዋለሁ። አቂም አለየ ሐደላህ አለች። አረ ወላሂ ሚን ሽደት ኢማን እጅግ ኢማኗ ጣራ የነካ ስለሆነ እኮ ነው። እሺ በቃ ስትወልድ ትውለድና እስከዛ ድረስ አንከባክባ ትውለድና ከልጁ ጡት ከለቀቀ በኋላ ወይንም በሌላ ምግብ ከተብቃቃ በኋላ አምጡልኝ አሉ። እንደዛው ተደረገ። ቆይታ መጣች፣ እንድትቀጠቀጥ ተደረገ፣ ተገደለች። አታ ሲሰግዱባት ምንድን ነው ያለው ዑመር? ዝሙት ሰርታ ተቀጥቅጣ ተገደለች፣ የለ ትሰግዳለሁ እንደ ሲላቸው والله إنها إنها جادت بنفسها ራሷን አሳልፋ የሰጠች ናት። لو قسم إيمانها على سبعين من رجال المدينة لوسعهم ለሰባ ለመዲና ሰዎች ቢከፋፈል ኢማኗ ያዳርስ ነበር። የሰባ ሰው የመዲና ሰዎችን የአንሷሮችን ያክል ይላል። አንድ ሴት ውስጥ ማለት ነው። ይሄ ነገር ስላላት ነው እምነቷ እንጂ አለበለዚያ እንደ ስንት ከእያንዳንዱ ሰው ጀርባ ስንት አለ። ሁሉም ተደብቆ የሆነ ነገር ውስጥ እኮ ነው ያለው። የሆነ ነገር አለ፣ አላህ መፍትሄ ያደርጋል ተብሎ ሁሉም ተዘግቶ ያለ ነገር ነው አይደል? በሩ ሁሉ አከባ ኢላ መን አሰመሁላህ አላህ አላህ የጠበቀው ብቻ አሰመን አላህ አደገኛም አይችልም አይችልም አይችልም። አንድ ጊዜ ያስከሰሰ እንትን ሰምቻለሁ። ኩዌት ነው ኩዌት ላይ የተደረገ ዑለማዎች ራሱ በጣም ተቆጥተዋል። ምንድነው ያደረገው? ቀጥታ ዝሙት ሰርታለች፣ አርግዛለች። አይ እኔ አሜሪካ ትምህርት ላይ ነበርኩኝ። አጋጣሚ ፊዚክ ያደረገችው ከኔ አይደለም ማለት ተመርመርልኝ አለ። የእሱ ዲኤንኤ እና የጽንሱ ዲኤንኤ ሲመረመር የተለያየ ነው። የሌላ አካል ነው፣ እሱ አይደለም። ቀጥታ በሽጉጥ ነው የገደላት። ይሄ ህገ ወጥ ነው፣ ትክክል አይደለም። እንደዚህ አይነት ነገር አይቻልም፣ አይቻልም። እሱንም መግደል አንተ አትችልም። ተቀጥቅጦ ነው የሚገደለው። ሐኪም መጥቶ ብዙ ሙስሊሞች ናቸው የሚገድሉት እንጂ አንተ እንደዚህ አይነት ሁክም ሌላ የሚገርም ፈተና ውስጥ ነው የሚገባው። ደም መፍሳት ውስጥ ማለት ነው። ሸሪዓውን በጠበቀ መልኩ እንጂ አንድ ሰው ለዘረፋ ሊቀማ ከመጣማ ትገለዋለህ፣ ግን ብታገኛቸው ትገላለህ አይደለም ትገላለህ አይደለም። ያንን ሁክም አታስተላልፍ። አሁን አንተ ሚስትህን ሊወስድ ቢመጣ ያለ ፈቃዱ አንተ ዘራፊ ቢመጣ እኮ ነው ኃይል ሊጠቀምብህ ቢመጣ። አሁን እኮ ፈቃደኛ ሆና ተስማምቶ እኮ ነው ነገር እያደረጓል። እንደዛ አይደለም እ ዝሙን ሊሰራ ሚስትህን ሊደፍር ከመጣ ትገለዋለህ። ምክንያቱም ብትገደል እንኳን ሙጃሂድ ነህ። ለፈቃደኝነት ያለውን ማለት ነው። ያ ያ ሰሃቢ መግደል አቅቶት ነው ይገለው እኮ ነበር። ይህንን ጥያቄ የጠየቀው ለምንድን ነው? በራሱ በነጻነት መግደል እንደማይችል እኮ ስላወቀ ነው አይደል? መጥቶ የጠየቃቸው ነብዩ። ዝም ብል ዝም ማለቴ በጣም አደጋ ላይ ነው። ወዲያውኑ ይገለው ነበር። ግን መጀመሪያ እነ እሺ ሰው ወግዱ ማል ያ እውነት አንተ ኡነት አለ መርአቴን ሀዳ በዚች ሴት ማልድና ከእኔ ተረፈት ካመነች ፈጁማ ቀጥቅጣት አሉ። ይህ ሐዲስ ምንን ያመላክታል? ምን ይጠቁመናል? ሁክሙ ለምን መጣ እዚህ ቦታ ወኪልነት ወኪልነት ባቡ ኢቅራር ስለ ኢቅራር የተመለከተ ኢቅራር ማመን ያጠፉትን ጥፋት አዎ አድርጌዋለሁ፣ ሰርቼዋለሁ፣ አዎ አለብኝ የለብኝም ምናምን ብሎ እምነት ማስተላለፍና ማመን ባቡ አልኢቅራር ማንኛውም ነገር የለም እኔ ላይ የለም ከሸሪዓ እንግል ክልክል ነው የለም ማለት ቃኑነል ቃኑነል ወድዕያ እንጠቀም አይባል የባህሉን አናቋቁምም። ይህንኛውን ህግ ትተን ያንኛውን ህግ ያንኛው እየተለመደ ይሄድና መጨረሻ ላይ ሱቃም ሆኖ ይቀመጣል። ስለዚህ እየተቃወምን ነው መኖር ያለብን። ይህንን شرعي ኡን ላታቋቁም ትችላለህ። ማለት አንድ ሰው ተቀጥቅጦ መገደል ያለበት የሚባለው ነገር ላይፈጸም ይችላል። ግን አዲስ ሸሪዓ መጥቶ ያንኛው ይሰራበት ይህንኛው ስላልተሰራበት አይባልም። በቃ ያንኛውን እየተቃወም ይሄንኛው አቤት ቢደረግ አቤት ቢቋቋም እያለ ነው መኖር ያለበት። ተጋባን አይደል? የሸሪዓው አይ ቢቋቋም እድል ቢሰጠን ይሄ ቢኖር ይሄ ህግ ቢሆን ዝሙት ባልተስፋፋ ነበር፣ ሁሉም ይቆጠብ ነበር እያል ዳዕዋ እያደረግን እንኖራለን እንጂ አዲስ ሌላ ቦታው ላይ እየተተካን የለም አለ ምክር ይስጡት እንጂ ህግ እንዳይረቀቅ እኮ ነው። ህግ አርቅቀን ሽማግሌዎች ብለን የምናመጣው ህግ ሌላ አዲስ ህግ እየፈጠርን ነው። ህግ ነገር በምንም አይነት መልኩ ይቀራል። በቃ ህግ የሚባል እንደዚህ አይነት የሚያወጡት ነገር ለዚህ አይነት ነገር ይኸው እነዚህ ሰዎች እንዲያፈርሱ ተደረጉ አይደል? ወደ ቃኑ ነው ሄዱ። ባይኖር ያንኛው እንዲያደርጉት ምንም አልነበረም። መቶ እንትን ተቀጥቶ የሆነ ነገር አድርጎ ምን አድርጎ ምናምን ግን የለም። ሽማግሌ ይምከሩ ያኝ ይምከሩ። እንደዛ አለ ጥረት ተጠርጥሮ ከሆነ ሰውዬ መመከር አለበት። ለሌላ ነገር የለም። ሸሪዓውን ማቋቋም አይቻልም። ሽማግሌ ተሰብስበው ይምከሩ እንጂ ሌላ የዝሙት ዝሙት የሰራ ሰው አንድ እጅ በእጅ የተገኘ አስር ሺህ ብር ሲወጣ የተገኘ አምስት ሺህ ብር እየተባለ መመደብ የለም። ባቡ አልኢቅራር ኪታብ የለም እናንተ ነው ባቡ አልኢቅራር ማን ላይ ነው የሌለው? ባቡ አልኢቅራር ስለማመን በአንድ ነገር ላይ ማመን ማመን ይህ ሰፊ ነው ባቡ ማመን ማለት በብዙ ነገር ሀቅ ኑሮብህ ወይንም ደግሞ በሀቅ ስትከራከር የሚሆን ወይ በሆነ ነገር የሚሆን ገንዘብ ኑሮብህ የሚሆን የሆነ ነገር ኑሮ የሚሆን አንተ በሀቅ ላይ ሀቅን አዎ ብለህ መቀበል ማንኛውም ነገር በማንኛውም ነገር ላይ ይሄዳል። አናቢ ሆረ አናቢ ዘር ረዲየላሁ ተዓላ ነው ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለውኛል ይላል አቡ ዘር ረዲየላሁ ተዓላ ነብዩ እንዳሉኝ ምን ቁልል ሐቀ እውነታን ተናገር ወለው ካነ ሙረን መራራ እንኳ ቢሆን እውነትን ተናግረ እመሸበት ሐዲስ አይደለም ሐዲስ አይደለም የለም እዚህ የመሸበት የምን ሊያስፈልግ ቁልል ሐቀ ሐቅን ተናገር ወለው ካነ ሙረን መራራ እንኳ ቢሆን ሐቅን ተናገር አለይከ አው አላ አቢከ የምትናገረው ነገር በአንተም ላይ ይሁን በአባትም ላይ ይሁን ሐቅን ተናገር። የትም ቦታ ይሁን ያስጠይቅን ሐቅን መራራም ቢሆን ተናገራትና ተወጣ። ሐቅ ምክንያቱም ኋላ ላይ ያዋጣል። ዛሬ ላይ ውሸትን ወሻሽቶ ሸፋፍኖ ማለት በጣም ቀላል ነው። ነገ ላይ ግን የሚገርም አወዳደቅ ስብርብር ነው የምትለው። ተገባን አይደል? አለይከ አወለን ወአኺረን ቢዲኒክ ሐቅን መሰረት አድርገህ ተጓዝ እስከ መጨረሻው ምንም ነገር እንዳትጨምር የሆነ ነገር እንዳታለባበት። ምክንያቱም አንድ ቀን ተጠልፈህ ትወድቃለህ። ተግባባን አይደል? አንድ ቀን ትወድቃለህ። ዋ የወደድክለት ድጋሚ አትነሳም። ስለዚህ ነው በራሳችን ሀቅ ነገር ከሆነ ቢመረንም ልንቀበል። ምክንያቱም ሀቅ ሀቅ ስለሆነ ብቻ ነው የምትመለከተው። ተግባባን አይደል? ሀቅ ሀቅ ስለሆነ ብቻ ከማን መጣ የት ሄደ የደረሰ ሀቅ ሀቅ ስለሆነ ብቻ ተቀበሉ። መራራም ቢሆን ሀቅን ተናገር። እንደውም ምን ነበር አስፈሉ ጂሃድን አክበሩ ጂሃድን አንተቁለ الحق እንደ ስልጣኔ ጃኢር የሚላል አይደል ከሊመቱ ሐቅን እንደ ስልጣኔ ጃኢር እና እውነታን መናገር እኛን የሚያስጠይቀንም ቢሆንም እንኳን ወስደሃል እንደዚህ አይነት የተውቃ አዎ ወስደ ከሆነ አዎ በል አዎ ተጋባ እሺ ባቡ አልአሪያ በቃ ይሄን ብዙ ሰፋ